አራፋ ትንቢት መናገር ኩሉ هذه الامور ተመሳሳይነት አላቸው ካህናና አራፋ ኩሉ هذه الامور እነዚህ ሶስት ጉዳዮች ሲህር ካህና አራፋ የሚባሉት ጉዳዮች አዕማሉን ሸይጣንያ ሰይጣናዊ ተግባራት ናቸው ሙሐረማ እርም የሆኑ ትክሉ ብልዓቂዳ አቂዳን የሚያጓድሉ አው ቱናቂዱሃ ወይ አቂዳን የሚጻረሩ ናቸው ትክሉ ብልዓቂዳ አቂዳን የሚያጓድሉ አው ቱናቂዱሃ ወይ የሚጻረሩ ሙሉ በሙሉ የሚጻረሩ የሚያስወግዷል። ለምን? ምክንያቱን ሊነግሩን ነው። እነዚህ ሶስት ነገሮች ላተሕሱሉ ሊከሰቱ አይችሉም ኢላ ቢኡሙሪን ሽርክያ በሽርክ ተግባር እንጂ ሽርክ በመፈጸም እንጂ አይካ እሺ አይሰሩም። ሽርክ ከተሰራ ደግሞ ከአቂዳ ጋር ቀርኖ ማለት ነው። አቂዳን ያጠፋዋሉ፣ ያጎድለዋል። እንደ ሽርኩ ደረጃ ፈሲሕሩ እንመልከት እያንዳንዱ ፈሲሕሩ ሲሕር ዒባረቱን ዒባራ ነው ገለጻ ነው አማ ኸፊ የተደበቀ ነገር ወለጡፈ ስውርና ረቂቅ የሆነ ነገር ሰበቡ ምክንያቱ ምክንያቱ ረቂቅ የሆነ ወለጡፈ ረቂቅ የሆነ ሰበቡ ምክንያቱ ረቂቅ የሆነና አማ ኸፊ ድብቅ የሆነ ነገር ማለት ነው። ሲሕር ማለት ሲሕር ማለት ዒባራ ማብራሪያ፣ ገለጻ የሚያሳውቅ ነው፣ የሚገልጽ ነው። ሲህር የሚባለው ነገር ዒባራ ነው። አማ ከፊ ስውር ስለሆነ ነገር ነው የሚያስተው ወለጡፈ ረቂቅ የሆነ ነገር ሰበቡ ምክንያቱ ሲህር የሚባለው እዚህ ሰው ሲወድቅ ታያለ ምንና ምን ተገናኘ ምን አለ ሌላ ቦታ ነው የተደረገበት ረቂቅ ነገር ነው ሲህር ማለት ነው ሲህር ረቂቅ ነገር ነው ተግባሩ ረቂቅ ነገር ነው ሲህሩን የሚያንቀሳቀሰው ግን ምንድነው በይነ ሳሂር ወልመስሁር አለይ ሳሂሩና ሲህሩና መስሑሩ መካከል ሲህር የተደረገበት ሰው መካከል ጅን ነው የሚያንቀሳቅሰው። እዛ የተደረገው ሲህር እዚህ ጅን መጥቶ ይወቃል። እዛ የተደረገውን እዚህ ነው መጥቶ በጅን አማካኝነት ነው ነገሩ የሚካሄደው። ፈሲሕሩ አስማት ማለት ዒባረቱን ገለጻ ነው፣ ቋንቋ ነው። አማ ኸፊ ስውር ድብቅ የሆነን ነገር ወለጡፈ ረቂቅ የሆነ ነገር ሰበቡ ምክንያቱ ረቂቅ የሆነ ነገር ነው ሲሕር ማለት ሱሜ ሲህርን ሲህር የተባለው ለምንድን ነው? ሊአነሁ የሕሱሉ ይከሰታልና ነው። ቢኡሙሪን ኸፊያ ድብቅና ስውር በሆነ ነገር በሚከሰተው የሚከናወነው ተግባባናል። ሲህር ማለት ምንድን ነው ከተባል ምንድን ነው የምንለው በቋንቋ عبارة عما خفي ولطف ስውር ድብቅ ረቂቅ የሆነ ነገር ነው ነው የምንለው። ረቂቅ የሆነ ነገር ሁሉ ሲህር ይባላል። ማንኛውም የግድ ይህን አስማቱ ብቻ አይደለም። ማንኛውም ረቂቅ ነገር ስውር ነገር ሲህር ይባላል። ولكن በሸሪዓችን ስንመጣ ሲህር ማለት ሲህር ለምን ሲህር ተባለ ከተባለ ሱሜ ሲህርን ሲህር የተባለው لأنه يحصل ይከሰታልና ነው። بأمور خفية ድብቅና ስውር በሆኑ ነገሮች ላቱድረኩ ቢልአብሷር በእይታ የማይታዩ ነገሮች ናቸው የሚሰሩበት። በእይታ በአይን የማይታዩ ረቂቅ ነገሮች ናቸው የሚሰሩበት። ለዚህ ነው ሲህር የተባለው። ሲህር የተባለው ለዚህ ነው። በሽታው ምንድነው? ሲህር ተደርጎባት ነው። ሲህር ተደርጎበት ነው ይባላል። አይታይም። እምን ላይ እንደተደረገም አይታወቅም። አናውቀው። ሲመጣም አናየው፣ ሲሄድም አናየው። ስውር ነገር ነው፣ ድብቅ ነገር ነው። ለዚህም ሲህር ተባለ። ማንኛውም ስውር ነገር ሁሉ ሲህር ይባላል። ማንኛውም ረቂቅ የሆነ ነገር ሁሉ ሲህር ይባላል። ሲህር ሲህር ሊባል የቻለው ይሄ በሽታው ሲህር የምንለው ለምንድን ነው? ሊአነሁ የሕሱሉ ቢኡሙሪን ኸፊያ ድብቅና ስውር በሆነ ነገር ስለሚከሰት ነው። ላተድረኩ ቢልአብሳር በአይን በማይታይ ረቂቅ በሆነ ነገር ነውና ነው የሚከሰተው። ጸጉሯና ልጅቱ መካከል ምን ግንኙነት አለ? ላቧ ነካው ልብስና እሷ መካከል ምንድን ነው ግንኙነቱ? ሲህሩን ሲያደርጉ የሆነ ነገር ጋር ነው አይደል የሚያያዙት? ከላብ ጋር ወይ ጸጉር ወስደው ወይ ከሂጃብ ቀደው የሆነ ነገር ነው ከስም ጋር ከምን ጋር ጥላት በማስነሳት የሆነ ነገር በማድረግ የምንሰማው ይሄን ነው። መሐላ ረቂቅ ነገር ነው፣ በጣም ስውር ነገር ስለዚህ ሲሕር ሲሕር የተባለው ለምንድን ነው ከተባል ሊአነሁ የሕሱሉ ቢኡምሪን ኸፊያ ድብቅና ስውር ረቂቅ በሆነ ነገር ስለሚከሰት ነው። ላቱድረኩ ቢልአብሳር በእይታ የማይገኝ ነገር ወሆ አዛኢሙ ወሩቃ አዛኢም ነው እንደ አዛኢም ነው ማለት እንደ ህርዝ ነው የሚሰራው። ሲሕሩ ራሱ እንደ ህርዝ ነው የሚሰራው። ወሩቃ እንደ ክፍታም ነው የሚሰራው። ወከላሙን በንግግርም ይገለጻል። በአዛኢምም ይደረጋል ይቀበራል። ወይ የአንድ ሰው የሚፈለገው ነገር ወይ ካፈር ስር ይቀብሩታል፣ ወይ ከውሃ ስር ይቀብሩታል። የነብዩ አለይሂ ሰላቱ ወሰለም ሲህር ሲያደርጉ ከውሃ ደረቃማ ቦታ ውስጥ ነበር የቀበሩ ጅብሪልና ሚካኤል ናቸው። ይሄ ሰውዬ ምን ሆኖ ነው እያሉ አንዱ ከግራቸው አንዱ ከራሳቸው በኩል ነብዩ በተኙበት በህልማቸው መጡና ይሄ ሰውዬ ምን ሆኖ ነው? ነብዩ እያዳመጡ ነው። ሲህር ተደርጎበት ነው። ማን ለቢድ ኢብኑ አልአስም አድርጎበት ነው። ሲህሩ የት ነው የተደረገው ይላል። ያንኛው ይመልሳል፣ ይሄንኛው ይጠይቃል። ነብዩ በህልማቸው ምን እያደረጉ ነው? እያዳመጡ ነበር። ከዛ ውሃይቱ ምንጭቱ ያለችበት ቦታ ተነገራቸው፣ ሰሙ። ተነሱና ነብዩ አለይሂ ሰላቱ ወሰለም እዚህ ቦታ ላይ ተቀብሯል፣ እኔ ላይ ሲህር ተደረገዋል። ነብዩ አለይሂ ሰላቱ ወሰለም እንደውም አይሻን ሶላት ይሰግዱና ያ አይሻ ሰለይ ሰገድኩ እንደ ይሏት ነበር በጣም ራሳቸውን እስከ ማሳት አድርሷቸው ማለት ነው ነቢዩ ዓለይሂ ሰላቱ ወሰላም ቁል አዑዙ ቢረቢል ፈለቅና በቁል አዑዙ ቢረቢናስ ሲሕሩ ተፈታላቸው ሲሕሩ ተፈታላቸው በዚህ አካባቢው ላይ እሳቸው ሲህር ላይ እሳቸው ላይ የተደረገው ሲህር የተቀበረበት አካባቢ ዛፉ ሁሉ ከአነሃ ርዕሱ ሸያጢን ሆኗል ይላሉ። ድርቅ ብሏል። የሲህሩ ምን ያክል እንትን እንዳለው ማለት ነው። አድርቆታል አካባቢ ውሃው ራሱ መርዛማ ውሃ ሆኗል። እስከዚህ ድረስ ነው የሚሰራው። ይሰራል ለነብይም ላይ እኛም ላይ ይሰራል፣ ነብይም ላይ ይሰራል። ወላኪን ተወኩል ወላኪን መድኃኒቱ መጥቷል። ምን ቁል አዑዙ ቢረብ ናስ ወቁል አዑዙ ቢረብ ልፈለቅ አስራ አንድ ነገር ነበር የተደረገባቸው በማበጠሪያቸው በአስራ አንድ አያ እየተመዘዘ ወጣ። ነብዩ ቁል አዑዙ ቢረብ ልፈለቅ ሲሉ ሰውነታቸው ሲመዘዝ ይሰማቸው እንጂ ይነጥሩ ነበር ነብዩ አለይሂ ሰላቱ ወሰላም በመርፌ ወግቶ ወግተው አስቀምጦታል። እዚህ ነብዩን ይሰማቸዋል። መርፌው እዛ ነው ያለው። መርፌው ያለው እዛ ነው፣ አስማት የተደረገበት ቦታ ላይ ነው። ከዛ መርፌው ሲመዘዝና ሲያወጡት ነብዩ ሰውነታቸው ይነጥር ነበር። እንደዛ አድርገው هكذا ሲሕር ነው ثم ሲሕረን አውዱን عجيب እኮ ነው አደጋ ነገር ነው ወላሂ አንደኛ ነተወከል አለላህ ለዚህም ነው والله ያደረጉት ሰዎች እነት መከራ አለባቸው። ራቆች፣ አረመኔዎች፣ በሰው ስቃይ የሚደሰቱ እንደዚህ አይነት ሰዎች ናቸው። ሱሜ ሲሕረን አስማት ተብሎ የተጠራው ሊአነሁ የሕሱል ይከሰታልና ነው። ቢኡሙሪን ኸፍያ ስውር በሆነ ነገር ላቱድረኩ ለአብሷር በእይታ በማይገኝ ነገር ወሆ ይሄ ሲሕር በምን በምን ሊከሰት ሊደረግ ይችላል? አዛኢም በህርዝ ነገር ሊሰራ ይችላል። እንደ ህርዝ ከፀጉር የሚወሰድ ከልብስ የሚወሰድ ብቻ የሆነ ነገር እንደ ህርዝ አድርገው ሰጥተው ሊያስቀምጡት ይችላሉ። ጠቅልለው ሊያስቀምጡት ይችላሉ። እንደ ወረቀትም ሊደረግ ይችላል። ወሩቃ በቱፋም መልክ ሊደረግ ይችላል። በቅባት መልክ ሊደረግ ይችላል። ሲህር ማለት ሲህር በዚህም ሊደረግ ይችላል። ወይም ደግሞ ወከላሙ ንግግርም ነው የተከለሙ ቢሂ የሚናገሩበትም ንግግር ነው። በንግግርም ራሱ አስማት ሊያደርግብህ ይችላል። ሂድና ይህን ለፍልፍበት ይባላል። አንተ ላይ መቶ ቱቱቱቱቱቱ የሆነ ነገር ይጮህብሃል። በቃ ብዥታ ይለቅብናል። በዛው ነው በንግግርም ሲህር አለ፣ በአዛኢምም ሲህር አለ፣ በሩቃም አለ። ሩቃ ምን ምንድነው? ሩቃ ቱፍታ ሩቀኝ ሸርዕያ አለ። ይሄንኛው ሩቀኝ ሸርዕያ ሸርዕያው እኛ የምንጠቀመው ጸረ ሲህር ማለት ነው። እሱ ሩቀኝ ሸርዕያ ነው። ሩቀም ገይረ ሸርዕያ የሆነው ደግሞ ሩቅ አለ። እሱ ለአስማት የምትጠቀሙበት ማለት ነው። ሌላም ሽርክያት ጋር ያለ በሩቃም መልክ ይደረጋል፣ በቱፍታም መልክ ያደርጉታል ሲሕሩን በአዛኢም መልክ ይደረጋል። አዛኢም ማለት ደግሞ እንደ ህልፍ የሚንጠለጠልም ወይ የሚቀበር ሊሆን ይችላል። አካል ሙጀሰድ ነገር ማለት ነው። ሙጀሰም ነገር ተጓባን አይደል? አዛኢም ምን ማለት ነው? አዛኢም ምንድን አልኳችሁ? በህርዝ መልክ ሊቀብሩትም ይችላሉ። ወይ ከውሃ ስር ወይ ከድንጋይ ስር ወይ ከዛፍ ስር ሆነ ቦታ ብቻ ወይ መቃብር ውስጥ ይቀብሩታል። አዛኢም ወይ ለብሰውት ሊንቀሳቀሱ ይችላሉ። አይታወቅም እነሱ ወይ ሰው ቤት ይጥሉታል። የሆነ ነገር በእንስሳ በሚታረድ ነገር በዶሮ አይጡን ገለው ምኑን ብቻ የሆነ ነገር ሲሄድ ቤት ውስጥ ይወረውራሉ። ወይ ይቀብራሉ፣ ወይ ቤት ውስጥ ያስቀምጣሉ፣ ወይ የሆነ ቦታ ያደርጋሉ። በአዛይ መልክ ይሰጣል። አንድ በቱፍታ መልክ ይሰጣል። ቅባት ያስነኳል፣ ወይ ምራቃቸውን ያስነኳል፣ ወይ ላባቸውን ያስነኳል፣ ወይ የሆነ ነገር ሩቃ አው ከላሙን ወይ ንግግር ነው አስማት ማለት ይተከለሙ ቢህ በንግግር የሚገለጽም ነው። ወአድዌያ መድኃኒትም ሆኖ ይመጣል። በኪኒን መልክም ሊሰጡ ይችላሉ። በኪኒን መልክ ሊሰጡ ይችላሉ። በአድዌያ መልክ፣ በመድኃኒት መልክ በመድኃኒት መልክ ሊሰጡም ይችላሉ። ወተድኺና በጭስም የሚሰጣል። እንደ ጭስም የሚሰጣል። በጭስም ይሰጣል። ምን ያደርጓቸዋል? በጣም መጥፎ ሴቶች እነዚህነ በዑዱ አኒል እስላም ኩል የሚራቁ ሴቶች አስማተኛ ጋር ሂደው ባሌ አልወደደኝም፣ ሌላ ሁለተኛ ሚስት ሊያገባብኝ ነው እንደዛ ከሆነ ችግር የለም ምን ያሳድግልሻለሁ እላታል። ምን ይህንን ሙቂና አብረሽ ያንን ሙቆ ሞቃ ጭሱን ማለት ነው። ጭሱን ትታጠነውና አብራ ትተኛለች። አለቀ። ያ ሰው በቃ የለም ማለት ነው። ማን <laughs> ምስኪኑ ባል አለቀለት ነው እኮ ምድር ላይ ሌላ ሰው ያለ አይመስለው። በጣም አደጋ ውስጥ ነው። በጣም አደጋ ውስጥ ወከላሙን በንግግርም የተከለሙ ቢህ የሚናገሩበትም ንግግር ወአድዌያ በመድኃኒት መልክ የሚሰጥ ያበሏቸዋል። ወይ ልጇን ታበላለች፣ ወይ ባሏን ታበላለች፣ ወይ ወንድሟን ታበላለች፣ ወይ አባቷን ታበላለች ያለ ነው። እኔ አልተወደድኩም በማለት ጓደኛም ጓደኛውን ሊያበላ ይችላል። አንዲት ሴት ጓደኛዋን ልታበላ ትችላለች፣ በሙዝም ልታበላ ትችላለች፣ በዳቦም ልታበላ ትችላለች። ያለ ነው ይሰራል። ወአድዌያ በመድኃኒት መልክ ይሰጣል። ወተድኺና በጭስም መልክ ይሰጣል። وله حقيقة እውነት አለው። የማይሰራ እንዳይመስላችሁ። ሲህር እውነት አለው፣ ይሰራል ይሰራል። ወላኪነት ተወኩል በአላህ ላይ መመካት ከዚክር አለመራቅ قل أعوذ برب الفلق قل أعوذ برب الناس አለ آية الكرسي እያለ እነዚህን የመሳሰሉትን እንደ መሳሪያ አድርገን መጠቀም። መሳሪያውን ከጣልነው ያለ ትጥቅ የምንንቀሳቀስ ከሆነ ባዶ አስልነት ጠላት ያጠቃናል። ወላኪን መሳሪያ አላህ ሰጥቶናል መከላከያው ወከላሙን እየተከለሙ የሚናገሩበትም ንግግር ዋድያ በመድሃኒት መልክ ይሰጣል። ወተድኺናት ተድኺናት ምንድን ያልኳቸው በጭስ መልክም ይሰጣል። ወለሁ ሐቂቃ እውነት አለው እውነታ አለው እውነት አለው ማለት ምንድን ነው? ይሰራል ነብዩ ላይ ሰላቱ ወሰላም ሰርቷል። ወሚንሁ ከሱ ከአስማት ውስጥ ማዩአሲሩ ፊል ቁሉብ ልብ ላይ ተጽዕኖ ያለው አለ። እብት የሚያደርግ ማለት ነው። ላይ ተጽዕኖ ያለው ልጅቱ እንዳታስብ ወይንም ሰውየው እንዳ የሚያደርግ አለ። ወልአብዳን ሰውነትም ላይ ተጽዕኖ አለው። አካላት እንዳይንቀሳቀሱ ሽባ ያደርጋል። ሽባ በቃ ሽባ እዚህ አስፋሪ መልመስሉ የጀዛኢሪ ኪታብ አለ እዚህ መስጊድ አይቼዋለሁ። አብዛኛው አስማት የተደረገው በሁለት ትዳራማዎች መካከል ነው። በቃ አይንህን ላፈር ትላለች እሱ ወይ እሱ አልይሽ በቃ ሰው ሳይሆን ሌላ እንስሳ መስላ ትመጣበታለች ሲያት ማለት ነው። የሆነ የሚያት ሰው ናት። የሚያት ግን በእንስሳ መልክ ነው። እንደዚህ አይነት አለ እየተደረገባቸው ሰላ ከአጠገቧ ስነሳ ይላል ስነሳ እግሯ ይዘረጋል። እኔ አጠገቧ ስሄድ ግን እግሯ እንዳለ እንደተዘረጋ መክለቅ በበረት እንኳን ራሷ ተነስ እግሯን አታላያየውም የሚለው እኔ ስሄድ ተነስታ መንቀሳቀስ ትችላለች። እስከዚህ ድረስ ይደረጋል። የማህፀን ያደርጋሉ እንዳታረግ ካረገዘች ደግሞ በደም መልክ እንዲወርድ በጣም ብዙ ትርምስ ነው ያለበት። ወለሁ ሐቂቃ እውነት አለው። ወሚንሁ ከዚሁ ከአስማት ውስጥ ማዩአሲሩ ልብ ላይ ተጽዕኖ ያለው አለ። ልብ ላይ ተጽዕኖ ያለው አንደኛ ምን ምን እንዲሆን ማለት ነው እንዳብድ ጥሩ እንዳያስብ ይደረጋል። አንድ ይሄ ልብ ላይ የልብ ላይ የአቅል ማለት ነው የአእምሮ ተጽዕኖ አእምሮን የሚበክል አለ። ወልአብዳን ሰውነትን እግርን ሽባ እጅን ስብስብ እንዳይናገር እንዳይንቀሳቀስ ወይ ቆሞ እንዲቀር እንደቆመ ዝክር እንዳለ ወይ እንደ ተቀመጠ እንዳይነሳ ያደርጋሉ። ሽባ የሚያደርጋለ ወላብዳን ፈየምሩ ሰውየው ይታመማል። ሰውየው ይታመማል። ወይቁታል ይገደላል። ሊሞትም ይችላል መጨረሻ ላይ በዚሁ ፈጽሞ ወይቁቱል የሚገልም አለ። ፈየምሩ ፈዩምሪድ የሚያሳምም አለ ከህል ከአስማት ወይቁቱል የሚገልም አለ። ጭራሽ ሰውነትን የሚያሳጣ አምሮ ካምሮም አልፎ ማለት ነው። ወሚንሁ ከአስማት ማዩአሲሩ ተጽዕኖ ያለው ፊልቁሉብ ልቦች ላይ ተጽዕኖ ያለው አለ ወልአብዳን ሰውነት ላይ ተጽዕኖ ያለው አለ ሽባ የሚያደርግ ፈዩምሪድ ያሳምማል ወይቅትል ይገላል ወይፈርቅ ይነጣጥላል በይነል መርኢ በአንድ ሰውና ወዘውጂ በሚስቱ መካከልም ይለያያል ይለያያል የአይነ ተጽዕኖ አለው አስማት አስማት ከተደረገ ማለት ነው ወተእሲሩ የሚሰራው ግን بإذن الله الكوني በአላህ ከውናዊ በሆነ ፍቃዱ ነው። ከውኔ ማለት ምንድነው? ቀደር ማለት ነው። በቀደር ነው። ከቀባ ቀደር ጋር የተያያዘ ነው። በአሁን አቅም የላችሁም መስራታችሁ። አላህ ሰውየውን ሲፈጥረው አንተ እንደዛ አይነት ነገር ያደርጉብሃል ተብሏል። ነብዩ አለይሂ ሰላቱ ወሰላም አስማቱ የሰራው ቢኢዝኒላህ አልከውንይ ነው። በቀደር አላህ ነብዩ አለይሂ ሰላቱ ወሰላም ወደ ምድር ሲመጡ አስማት ይደረግብሃል፣ ለተወሰነም ጊዜ ቢሆን ትታመማለህ ብሏቸው ስለመጡ ነው። አንድ ጅን የሚይዛት ልጅ ወይንም አንድ የሚይዘው ልጅ ይሄን ያክል አንተ ምድር ላይ ትታመማለህ ስላለ እንጂ የሰዎቹ ተጽዕኖ አይደለም። ጅን ያልያዘው ወባ ይዘዋል ወይ ታይፎይድ ይዘዋል ያለ ነው። ለሁሉም ተቀምጦለታል ይሆን ነገር አንዱም በታይፎይድ አንዱም በወባ አንዱም በሆነ ነገር። ለማንኛውም ሲህር በራሱ ፍቃድ ወይንም በሰሪዎቹ ስራ አይደለም የሚይዘው። በማን ፍቃድ ነው? በአላህ ፍቃድ ይሰራል። በአላህ ፍቃድ አስማት ይሰራል። وتأثيره ተጽዕኖ የአስማት ተጽዕኖ بإذن الله الكوني القدري كوني القدري። ዓለማዊ ወይንም ተፈጥሮዊ በሆነ በአላህ ፍቃድ ነው። ቢኢዝኒላህ ከውንየ አልቀደሪና ከውንየ ሸርዕይ የሚባል አለ። ከውንየ ሸርዕይ የሚባል አለ። ሸርዕዩ በእኛ ላይ የሚመጣ ይሄ ትእዛዝ ዓለማዊ ትእዛዝ አሁን የመጣው በቁርአን በሐዲስ የመጣው ሸርዕይ ነው የሚባለው ሸርዕይ ነው የሚባለው። ቀደርይ ማለት ደግሞ ድሮ ያለፈው ነው። ለምሳሌ አቡበክር ሲዲቅ አቡበክር ሲዲቅ ኢማናቸው ከውንይም ቀደርይም ነው በሸሪዓም ታዘው ሰርተዋል። ሁለቱም ሰርተዋል እሳቸው ላይ ተግባባን አቡበክር ሲዲቅ ሙእሚን ይሆናል ተብሎ ተፈጥረዋል። ሙእሚን ሁን ተብለው ተጠሩ። በሸሪዓም በሸርዕዩም ሰርተዋል፣ በከውንዩም ገጥሞላቸዋል። ይሄ ከውንየል ቀደሪ ወሸርዕይ አቡበክር ላይ ሰርቷል። አቡ ጀህል ላይ ብንመጣ ከውንዩ ብቻ ነው የሰራው፣ ሸርዕዩ አልሰራም። ከውንዩ ብቻ ነው የሰራው። በከውንይ አቡ ጀህል ሙስሊም ሆኖ አይሞትም፣ ኢስላምን አይቀበልም ተብሎ ተጽፎበታል አይደል? ተጽፏል። ሸርዕዩ በቃ እዛ ተጽፎበታልና ሸርዕዩ አይመለከተውም? ይመለከተዋል። የአቡ ጀህል ቁል ላ ኢላሃ ኢለላህ እያሉ ነብዩ ሲጠሩት ነበር። ሸርዕዩ አልሰራም፣ ከውንዩ ግን ሰርቷል። አተግባባን። ከውንዬ አልቀደርይና ከውንዬ ሸርዕይ ማለት ይሄ እኛ ሸርዕዩ ውስጥ አለን አይደል አሁን ሸርዕዩ ውስጥ አለን አምስት ወቅት ሶላት እንሰግዳለን እስላምን እንከተላለን ሸርዕዩን እያደረግነው ነው ከውንዩን ግን አናቀው አሁን ገና አናቀው ሁስነል ኻቲማ ነው የሚፈርደንኛ በኢስላም ላይ ከሞትን በዚህው አቋማችን ላይ ከሞትን ከውንዩን ሸርዕዩን ሰርቷል ማለት ነው አልገባችሁም ከተነበበራችሁ ራስ ቀላል ነው በአላህ ፍቃድ ነው የሚሰራው ሲህር በሉና ያዙት በቃ በቃ አመሉን ሸይጣንዩን ሰይጣናዊ ተግባር ነው። ወከሲሩ ሚንሁ ከሱ ብዙ ላየተወሰሉ ኢለይህ አይከናወንም። ወከሲሩ ሚንሁ ብዙ የአስማት ዘርፍ ብዙ አስማት ላየተወሰሉ ኢለይህ ወደ እሱ አይዳረስም ኢላ ቢሸርክ በሽርክ እንጂ አይደረስበትም። በሽርክ እንጂ ሊፈጸም አይችልም። አስማተኛው አስማቱን ሲሰራ ወይንም የሚያሰራው አካል ሲያሰራ መጀመሪያ ምን ፈጽሞ ነው ያልነው? ምን መሰራት አለበት? አንድ አስማት የሚያሰራ ሰው ሂዶ ወይም አስማት ሰሪው ለዚህ የተቀመጠው የስራ ዘርፍ አድርጎ ምን ምን መሰራት አለባቸው? እነዚህ ሁለት ሰዎች ሽርክ መስራት አለባቸው። ወከሲሩን ብዙ ምን ከአስማት ብዙ ላይተወሰሉ ኢለይ ሊከናወን ሊደረስበት አይችልም፣ ሊሰራ አይችልም፣ ሊሰራ አይችልም ኢላ ቢሽርክ ሽርክ ተቀላቅሎት እንጂ ወተቀርብ በመቀራረብ እንጂ ኢለል አርዋሂል ኸቢሳ ወደ እርኩስ መንፈስ ማለት ነው። አርዋሐል ኸቢሳ ወደ እርኩስ መንፈስ የግድ መቃረብ አለበት። አንድ አካል ሊሰራለት አስማቱ አስማቱ ሊሰራለት ኢለል አርዋሕል ኸቢሳ ተቀሩ መቃረብ አለበት። ገብስባን በማረድ ይሁን ጥቁርን በማረድ ይሁን በግን በማረድ ይሁን ዶሮን በማረድ ይሁን ማክሰኞን በመቀመጥ ሮብ በመቀመጥ ወዳጃ በማለት በተለያየ ነገር ዱዓ ብለው በመቀመጥ ወደ ምን መቃረብ አለበት? አንድ አስማተኛ ወይም አስማት የሚያሰራ ወደ ምን ይቃረባል? ወተቀሩብ ኢላል አርዋሂ አልኸቢሳ እርኩስ መንፈስ ማለት ነው። ወደ እርኩስ መንፈስ እርኩስ መንፈስ የሚባል ምንድን ነው? ሰይጣናቶች ናቸው፣ ጂኖች እንዲታረድላቸው የሚጥሩት ማለት ነው። ወደ አርዋህ አልኸቢሳ አርዋህ አልኸቢሳ የሚሉትን መፋፈ ድማ ደመቃጮች በእንትን አሁን ያመጧቸው ማለት ነው። እንደ ቫምፓየር ምናምን የመሳሰሉ አሉ ከጀርባ በእነሱ ሀሳብ አለ። በእነዚህ ነው በአስማተኞቹ አስማት አስማተን አልዋር አልአርዋህ ኸቢሳ አውጥተውታል። በመጽሔት ወጥተዋል። በተለያየ ነገር ለቀውታል። አርዋህ ኸቢሳ ነፍስ አላችሁ እያሉ ፊልም ይሰሩበታል። ምን ያደርጉታል? አርዋህ ኸቢሳ ላይተወሰሉ ኢለይህ ያ ፈጠራ ነው። ዝም ብሎ ፈጠራ ነው። ላይተወሰሉ ኢለይህ ወደዚህ ወደ አስማቱ ሊደርሱ አይችሉም ኢላ ቢሽርክ ሽርክ በመፈጸምና ወተቀሩ በመቃረብ እንጂ ኢለል አርዋሂል ኸቢታ ወደ እርኩስ መንፈስ በመቃረብ እንጂ ጥቁር ነጭ እያረዱ ቢማ ትሕብ እሷ በምትወደው እርኩስ መንፈስ በምትወደው እርኩስ መንፈስ ደግሞ ሶላት አይወድም። እርኩስ መንፈስ ቁርአን አይወድም። እርኩስ መንፈስ መስጂድ አይወድም። ዚክር አላህን አይወድም። እሷ በምትወደው ቀረብካት ማለት ሽርክ ሰራ ማለት ነው። እንዳካ اصاب المسترد بما تحب هذه الارخص من فتنة اصاب المسترد جباشو حديث هذا لم والتوسل بمدارس انجي الى استخدامها اصلا لما لما والتوسل مدرس المتالو الى استخدامها يتن ارخص من فتنة من المتالو للاشتراك به السجار اشتراك بمدرس للاشتراك بها እሷን በማጋራት ነው ከአላህ ጋር ከአላህ ጋር በማጋራት ብቻ ነው ሊደረስበት የሚቻለው። ሲህሩ የሚሰራው ጥንቆላው የሚሰራው ወተወሱል መድረስ የሚቻለው ወደ ጥንቆላም ሆነ ወደ አስማቱ ተግባራዊ እንዲሆንና እንዲሰራ ከተፈለገ መድረስ የሚቻለው ለእስትخدامها እሷን መጠቀም የሚቻለው በምን ብቻ ነው? بالإشراك بها እሷን ከአላህ ጋር ካጋራ ብቻ ነው። የግድ ሽርክ ያስፈልጋል ማለት ነው አስማቱ ሊሰራ ወለሃዛ ለዚህም ቀረነሁ ሻሪዑ ነብዩ አለይሂ ሰላቱ ወሰላም አጣምረው ገልጸውታል። ቢሽርክ ከሽርክ ጎን ነው የገለጹት። ምንም አስማትን ሐይቱ የቁሉ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ አለይሂ ሰላቱ ወሰላም እንዲህ ይላሉ ኢተኒቡ ራቁ አሰባዓል ሙቢቃት ሰባት አጥፊና አውዳሚ ነገሮችን ራቁ አሉ። ሰባት አጥፊ ነገሮችን ራቁ ቃሉ ወማሂ ማናት ያ ረሱላላህ ቃል አልሽራኩ ቢላህ በአላህ ማጋራት ወሲሕር አስማት መጠቀም አሉ። ከምን ቀጥለው ነው የጠቀሱት? كيف مفتاح ماشي شمس مفتاح عبد السلام مكرم علي علي سمان ሁለቱም አሉት ይሄንን ታመጣላችሁ። እሺ ፈልጋችሁ ይሄን ሐዲስ ሰማችሁ አይደል? ለእናንተ ሰጥቻችኋለሁ። ይሄን ሐዲስ ታመጣላችሁ። ሰባቱንም ጽፋችሁ ታመጣላችሁ። አልሐዲስ ሐዲሱ ይቀጥላል። እጅተኒቡ ሰብዓል ሙቢቃት ሰባቱን አውዳሚ ነገሮች ራቁ አሉ ነብዩ አለይሂ ሰላቱ ወሰላም ቃሉ ወማሂ እነማን ናቸው ያ ረሱላህ እነዚህ ሰባቱ ቃለ አልሽራኩ ቢላህ በአላህ ማጋራትና ወሲህር አስማትን መጠቀም አሉ። ከምን ቀጥለው ነው የቆጠሩት ነብዩ አለይሂ ሰላቱ ሰላም ከሽርክ ቀጥለው ነው እንትን የቆጠሩት የጠቀሱት ነብዩ አለይሂ ሰላቱ ሰላም ከሽርክ በማስከተል ነው የቆጠሩት። ምን ያክል ወደ ሽርክ ጠጋ ያለ ነው ማለት ነው። አንድ ይሄ ነው። ሁለተኛ ሲህሩ ራሱ የሚሰራው በምን ስለሆነ ነው? በሽርክ ስለሆነ ነው። የሽርክ ጎረቤት አድርገው ነው የቆጠሩት። በቂ ከም በቂ ከም በቂ ስንት ቀረ አምስት አምስት አለባችሁ ማለት ነው ማን ማን የጠቀሱት አብዱሰላም ሸምሱ ሚፍታ ሁለቱ አልዮች እ ሙከረም ተብሏል አልተባልክም ልበልህ ተው ሌሎቻችሁን ሰጣችኋለሁ ኢንሻአላህ አልሐዲስ ሐዲሱ ይቀጥላል فهو داخل في الشرك من ناحيتين فهو داخل ሲህር ይገባል። ሲሽርክ ሽርክ ውስጥ ይገባል። ምን ናህየተን በሁለት አቅጣጫ ብናየው ሽርክ ውስጥ ይገባል። በሁለት አቅጣጫ ብንመዝነው በሁለቱም አቅጣጫ ሽርክ ውስጥ ይቀላቀላል። እስኪ በሁለት አቅጣጫ እንመለከተው። አናህየቱል ኡላ የመጀመሪያው አቅጣጫ ማፊሂ ሚን ኢስቲቅዳም ሸያጢን ማፊሂ ያለበት አለ ከሲህር ያለበት አለ ሚን ኢስቲቅዳም ሸያጢን ሰይጣን የሚጠቀሙበት አስማት አለ ወተአልቅ ቢህም እነሱ ላይ የሚንጠለጠሉበት አለ ወተቀሩብ ኢለይህም ወደ እነሱ የሚቃረቡበት አስማት አለ ቢማ ይሕቡነሁ እነዚህ እርኩሶች በሚወዱት ሊየቆሙ እሺ ብለው ቀጥ እንዲሉ እነዚህ እርኩሶቹ የኽድመት ሳሒብ ሳሒሩን አስማተኛውን ለማገልገል ቀጥ ብለው እንዲቆሙ የሚደረግላቸው ነገር አለ። ማፊሂ ያለበት ነገር አለ። ከሲር ውስጥ ያለበት አለ። ምን እስትኽዳም መጠቀም አሸያጢን ሰይጣናትን የሚጠቀሙበት ሲህር አለ። ይህን አውቃለን። ሰይጣናትን በመጠቀም ተግባራዊ የሚሆን ምን አለ? የሲህር አይነት አለ። የሲህር ዝም ብሎ በማንበብም አለ የሲህር ጅኖችን በመጠቀምም ደግሞ የሚያደርጉት ሲህር አለ። ሲህር አብዛኛው የምናውቀው ሲህርኛ በምንድን ነው? የምናውቀው ሲህር አብዛኛው የምናየው ሲህር በምንድን ነው የሚሰራው? በጅን ነው። ብዙ እኛ የምናውቀው አብዛኛው በጅን ነው የሚሰራው። ማፊህ ምን ኢስቲዳም ሸያጢን ሰይጣናት የሚጠቀሙበት ሲህር አለ። ወተአልቁ ቢህም እነሱ ላይ በመደገፍ ወተቀሩ ኢለይህም ወደ እነሱ በመቃረብ ወደ እነሱ በመቃረብ ወደ እነማን እ ወደ ጂኖች ቢማ ይحبونه እነሱ በሚወዱት እነሱ በሚወዱት እነሱ ደግሞ ምንን አይወዱም ቁርአንን ዚክርን ሶላትን ኸይራትን ጧዓን አይወዱም እነሱ በሚወዱት ማለት በሽርክ ማለት ነው ቢማ ይحبونه እነሱ በሚወዱት እንዲቃረቡ እንዲቃረቡበትና እነሱን የሚጠቀሙባቸው አሉ ሊየቆሙ ቀጥ ብለው እንዲሰሩ በስራቸው ላይ ታታሪ እንዲሆኑ ማለት ነው ጅኖቹ ማንም በማገልገል በኺድመት ሳህር ሳህሩን በማገልገል አስማተኛውን ፈሲሕሩ ሲሕር ምን ታዕሊም ሸያጢን የሰይጣናት አስተምህሮት ነው። ፈሲሕሩ አስማት ምን ታዕሊም ሸያጢን የሰይጣናት አስተምህሮት ነው። ቃለ ተዓላ አላህ እንዲህ ይላል፣ ወላኪን ሸያጢነ ከፈሩ የካዱት ሰይጣናቶች ናቸው። ዩዓሊሙነ ናሰ ሲሕር ሰዎችን አስማት ያስተምራሉና ይላል አላህ። ወተበዑ ተከተሉ አይሁዶች ማተቱል ሸያጢኑ አላ ሙልክ ሱለይማን ወማ ከፈረ ሱለይማኑ ወላኪን ሸያጢነ ከፈሩ ሱለይማን ሳይሆን የካደው እነማን ናቸው የካዱት? እነማን ናቸው የካዱት? ወላኪን ሸያጢነ ከፈሩ ነገር ግን የካዱት ሰይጣናቶች ናቸው። እነሱ ካዱ። ለምን? ዩዓልሙነ ናሰ ሲሕር ሰዎችን አስማት ያስተምራሉና ይላል። ስለዚህ አስተምህሮቱ የማን ነው ማለት ነው? የሰይጣን አስተምህሮት ነው ሲሕር። ከሰይጣን የመጣ ትምህርት ደግሞ ለማንም አይጠቅምም። ስለዚህ ሰይጣን የሚጠቀሙበት አለ ወተአልቅ ቢም እነሱን በመደገፍ وتقرب إليهم ወደ እነሱ በመቃረብ بما يحبونه። እነሱ በሚወዱት ለምን እነሱ በሚወዱት መቃረብና እነሱ መደገፍ አስፈለገ ከተባለ ሊቆሙ ቀጥ እንዲሉ ታታሪ እንደሆኑ በምን በ خدمة الساحر አስማተኛውን በመርዳት አስማተኛውን በማገልገል ያመጣሉ information። ከዛ ከዚህ እየለቀሙ ሂድና ከሌትን ጣላ ከሌን ጣለው ከተባሉ ሄደው ይጥላሉ አለዚህ فالسحر من تعليم الشياطين قال تعالى ولكن الشياطين كفروا ايش ይሄ ናህየተ الأولى በሸይጣንን በመጠቀም በተግባር ላይ የሚውል የሲህር አይነት ነው الناحية الثانية ሁለተኛው አይነት ደግሞ ማ ፊህ ሚን ዳዕዋ ዒልም الغيب የሩቅን አውቃለሁ በሚል የሚደረግ ነው ማፊ ውስጡ ያለበት ነው ላይኛው ምን ያለበት ነው ብለናል ምን استخدامي አሸያጢን ሰይጣናትን የሚጠቀሙበት የሲህር አይነት ነው ሰይጣናትን የሚጠቀሙበት የሲህር አይነት ነው ላይኛው ይህንኛው ደግሞ ማፊ ውስጥ ያለበት ነው። ሚን ዳዕዋ ዒልም ልገይብ የሩቅን አውቃለሁ በሚል በማነብ ነው። ወዳዕዋ ሙሻረከትላህ አላህ ጋር አጋር ነኝ በማለት ፊዛሊክ በዚህ ስራ በዚህ ስራ ላይ እኔ አላህ ጋር አጋር ነኝ። አላህ ጋር አጋር ነኝ ብሎ አይናገርም። ተግባሩ ነው የሚያደርገው፣ ስራው ነው። በቀውልም አይናገርም አለም ማ ሚን ዳዕዋ ዒልም ልገይብ የሩቅን አውቃለሁ የሚል የአስማት ዘርፍ አለ። ይሄ ራሱ እንደዚህ አይነትም አስማት አለ። እንደዚህ አይነትም አስማት አለ አስማት የግድ ሰይጣናትን በመጠቀም ብቻ ሳይሆን ጥንቆላም አለበት ማለት ነው በጎን ማፊ ምን ዳዕዋ ዒልም الغيب የሩቅን አውቃለሁ ብሎ የሚከራከሩበትም የሲሕር አይነት አለ ወዳዕዋ ሙሻረከት ላህ ፊ ዛሊክ በዚህ ዙሪያ አላህ ጋር አጋር ነኝ የሚሉበትም አለ ወሃዛ ይህ ደግሞ ኩፍሩን ክህደት ነው ወበላሉን ጥመት ነው ቃለ ተዓላ እንዲህ ይላል አላህ ወለቀድ ዓሊሙ በእርግጥ አውቀዋል ለመን ይስተራሁ የተጠቀመው አስማትን ማለሁ ምንም እንደሌለው ፊል አኺረቲ በዛኛው ዓለም እንደሌለው ሚን ኸላቅ ምንም ድርሻ እንደሌለው እጣ ድርሻ እንደሌለው ጠንቅቀው ያውቃሉ። ግን ተጠቀሙ። በአኺራ ዓለም ድርሻ የለውም ማለት ምን ማለት ነው? ሰውየው ካፊር ነው ማለት ነው። ምንም ድርሻ የለውም ማለት ካፊር ነው ማለት ነው። ወሀዛ ኩፍር ወበላል ጥመት ነው። ዕልመል ገይብን አውቃለሁ ሲህርን በመጠቀም ጥመት ነው ጥመት ነው። ወቃለ ተዓላ ወለቀድ ዓሊሙ በእርግጥ ያውቃሉ ለምን ይሰራሁ የተጠቀመው አስማትን ማለሁ እንደሌለው ስለ አኺራ በዛኛው ዓለም እንደሌለው ምን ኸላቅ ምንም ድርሻ አይ ነሲብ ማለት ኸላቅ ማለት ማዕነሁ ነሲብ ድርሻ የለው ወኢዛ ካነ ከዛሊክ እንደዚህ ከሆነ ፈላሸከ ምንም ጥርጥር የለው አነሁ ኩፍሩን ክህደት ነው ማለት ነው እንደዚህ ከሆነ እንደምን ከሆነ ድርሻ ከሌለ የፈጸመው ያደረገው አካል ምንም ድርሻ የለውም ከተባለ ፈላሸክ ከምንም ጥርጥር የለም ይሄ አነሁ ኩፍሩን ክህደት ነው ማለት ነው ሲህር ወሽርኩን ሽርክ ነው ማለት ነው ሲህር ድርሻ የለውም የተጠቀመው ከተባለ በቃ አአ ሲህር የሚባለው ዓለም ምንድነው ማለት ነው ኩፍሩ ወሽርኩ ቢላህ ዩናቂዱል አቂደተ አቂዳን ይጻረራል ወየጂቡ የግድ ነው ይወጅባል ቀትሉ ሙተዓጢ የሚጠቀመውን አካል መግደል ወየጂቡ ይወጅባል ቀትሉ መግደል ሙተዓጢ የሚጠቀመውን አካል አድራጊውንም አስደራጊውንም መግደል መግደል አታ አሚር አይጠየቅም እኮ እያሉ ለመግደል ራሱ አስማተኛም አጠየቅም ሷሐቢዩም ራሱ ሳየው አስማት እየሰሩ ይሄ እንትን ማድረግ አይደለም በሰው ላይ ጅን ተጠቅሞ የሚያደርጉት ብቻ አይደለም አስማተኛ ሌላም እኮ አለ ምን እንዳያደርጋቸው ያደርጋሉ እሳት እንዳያቃጥላቸው ያደርጋሉ አይደል ተቀብተው ይሄም አለ ዳዕዋ ዒልም ልገይብ እኔ ሩቅ አውቃለሁ ምን አደርጋለሁ ምን አደርጋለሁ ሰው ላይ ጎዳም እኮ ይችላል። አስማት የግድ ሰው የሚጎዳ ወይ ጅን ማስያዝ ብቻ እኮ አይደለም። ያ የላይኛው ነው። ናሂየ ተጣኒያ ናሂየ ተልኡላ ያለው ናሂየ ተጣኒያ አይነህ ላይ ምን ያደርጋሉ? አስማት ያደርጉና ወይ ገመዱን እባብ እንደሆን እንዲመስል ያደርጉታል። ዛፉን አንበሳ እንዲመስል ያደርጉታል። ይሄ አለ አይነት አለ። ናሂየ ተጣኒያ ላይ ያለው ማለት ነው። ሰዎች ላይ በማንበብ በማነብነብ ነው እንደዛ የሚያደርጉት ያስተክሊሙነ ሚን ወራኢሂ ሸይአን ማ የሚጠቀሙት ነገር አላቸው። ወየጅቡ ይወጅባል። ቀትሉ ሙተዓጢ የሚጠቀመውን አካል መግደል ይወጅባል። መግደል ይወጅባል የሚጠቀመውን አካል ሰሐቢዎች አስገድለዋል። ሰሐቢዎች ገለዋል። ከማ ቀተለ ጀማዓቱን ከማ ቀተለ እንደገደሉ ጀማዓቱን ብዙ ጀማዓዎች ምን አካባቢ ሰሐባ ከታላላቆቹ ሰሐቢዎች እንደገደሉ ሁሉ መግደል አለብን እኛም ማለት ነው። ገለዋል እነሱ ሲህር የሚጠቀም ለምሳሌ ሱፍያ አስገድል ሐፍሷ አስገድላለች ሐፍሷ አስገድላለች ባሪዋን ማለት ነው አስማት አስገድዳባት ጁንዱብ የሚባለውም ገሏል ለውም ንጉሱ ጋር ምን እያደረገ በሰይፍ እየተጫወተ ያሳያል አንገቱን ይቀላና ያስቀምጠዋል አንገቱን በሰይፉ ሰይፉ አይሄድም አውቆ ነው በሰዎች ላይ ነው የሚያስመስል ሰይፉ እንደዚህ ሲመታው የራሱን እንደዚህ ሲመታ ሰይፉ በዚህ ይመታል አልፎ ማለት ነው በዚህ ይሄዳል አንገቱ ዘው ይመለስና አሁንም እኮ ሰውና ሰው እንደዚህ ለያይተው ያሳዩንና መልሰው ግጥም ያደርጉታል። ግን አለያዩትም። እኛ ላይ ነው ብዥታ የተለቀቀው ብዥታ የተለቀቀው። ሂንዱ በሚባለው ሰሃቢ ይቀር ታደረገና ሰይፉ አስማት ተፈርቶበታል ማለት ነው። የዛኛው ሰውዬ አስማተኛው ሰውዬ ንጉሱን የሚያጫውተው እንደዚህ እያደረገ የራሱን ሴት ሄደና መጣ። እውነት የሚሰራልህ ከሆነ እስኪ እንካፈራው ብሎ በራሱ ተሳልቆ አውጥቶ ሲል ንጉሱን ሳያስፈቅድ ቀላል ንጉሱን ሳያስከፍል ከልብሱ ስር መዘዘና የራሱን ሰይፍ አንገቱን ቀላው አስማተኝ ነው። በሌዳን ጎበዝ ከሆነ ከዚህ በራስ ሰይፍ ሳይሆን ይኸው ሰይፍ ከቻለ አንገቱን መትከል ከቻለ ይትከልለታል። ገደለው። ሰሃቢይ ማለት ነው። ገለዋል ብዙዎች። ዑመርም አስገድሏል። ዑመር ታላቁ ዑመርም አስገድለዋል። ከማ ቀተለ ጀማዓቱን ጀማዓዎች እንደገደሉ ምን አካቢር ሰሃባ ከታላላቅ ሰሃቦች ውስጥ ብዙ ጀማዓዎች አስገድለዋል፣ አስማተኛን ገለዋል። ወቀት ተሰሃለ ናሱ ሰዎች በአሁን ሰዓት በጣም ተዘናግተዋል። ሸሸኒ ሳሂር በአስማተኛና ወሲህር በአስማት ዙሪያ ላይ በጣም ከፍተኛ መዘናጋት ተፈጥሯል። አሁን እኮ አንድ ራሱ ኦሎምፒክ ውስጥ ሊገባ እየተሯሯጡለት ያለ ነው። ሙሸጂ ራሱ አለ። ሙሸጂ አበረታታኝ ሽልማት ቃል ምን እየተደረገ እየተንቀሳቀሰ ነው። በአሁኑ ሰዓት በከፍተኛ ሁኔታ የአስማቶች ውድድር አለ ራሱ የአስማተኞች ውድድር ቁጥር አንድ ጀርመናዊው ቁጥር ሁለት እንግሊዛዊ እየተባለ አለ። የአስማት ውድድር አለ። አስማት ሰው እኮ ኢንተርኔት ብቻ የአስማት ውድድር አለ። አጀብ ወቀት ተሳሃለ الناس ሰዎች በጣም በቀላል አይተውታል። ወቀት ተሳሃለ الناس ሰዎች ተዘናግተዋል በዚህ ሰዓት በአሁኑ ዘመን ፊ ሸእኒ ሳሂር በአስማተኛና ወሲህር በአስማት ዙሪያ በአስማተኛና በአስማት ዙሪያ ሳህር አድራጊው ነው። ሲህር ድርጊቱ ነው። በአስማተኛና በአስማት ዙሪያ አስማት የተደረገበት አካል ደግሞ መስሑር ይባላል። ሚምን ጨምርበትና መስሑር ይባላል። አስማት የተደረገበት መስሑር ሳሒር አስማት አድራጊው ሲህር አስማቱ ወሩበማ እንዳውም አንዳንድ ጊዜ አልፎ አልፎ አደው ዛሊክ ይህን ይቆጥሩታል። አስማትን ይቆጥሩታል። ከምን ፈነን እንዳንድ ፈን እንዳንድ ሙያ ተቆጥሯል። እንዳንድ ፈን እንደ ኳስ ጫውታ? እንደ በቃ ወደፊት ኦሎምፒክ ውስጥ ራሱ ይቀላቀላል እየተባለ እኮ ነው። የአስማት ውድድር ለጥያቄ ይቀርባል እየተባለ ነው። ምን አጀብ ያ ከሰው ልጅ ችሎታ ውስጥ አንዱ ስለሆነ ማለት ነው። ወሩበማ አንዳንድ ጊዜማ አደው ዳሊክ ይቆጥሩታል አስማትን ፈነን እንዳንድ ሙያ ሚነል ፉኑን ከብዙ ሙያዎች ውስጥ እንዳንድ ፈን እንዳንድ ሙያ ተቆጥሯል አለቲ እነዛ ሙያዎች የፍተኺሩነ ቢሃ የሚፎካከሩባት ወየምነሑነ የሚሰጡባት አስሓባሃ አሸናፊውን አልጀዋኢዝ ሽልማት የሚቸርበት አስማት ነው ሩበማ አንዳንድ ጊዜ አልፎ አልፎ አደው ዛሊክ አስማትን ይቆጥሩታል ፈነን እንዳንድ ሙያ ሚነል ፉኑን ከሙያዎች አለቲ እነዚህ ሙያዎች የፍተኽሩነ ቢሃ የሚፎካከሩባትና የሚወዳደሩባት ከሆነ ሙያ ውስጥ እንደ አንድ ሙያ አድርገውታል። ወየምነሑነ የሚሰጠው አሰሓባሃ አሸናፊው ባለቤቷ የዛች ሙያ ባለቤት አሸናፊ አልጀዋኢዝ ታላቅ ሽልማት ዋንጫ ይሰጠዋል። ወተሽጂዕ ማበረታቻም ይሰጠዋል። ጀዋኢዝ ዋንጫ ማለት ነው። ዋንጫ ሽልማት ይሰጠዋል አሸናፊው ከአስማተኞች ውስጥ ከፍተኛ በቃ የሚገርም ተአምር የሰራው ግማሾቹ በጩቤ ሆዳቸውን ይቀዳሉ፣ ግማሹ ጉሮሮውን በሚስማር ይመታል፣ ግማሹ 15 20 ሚስማር የሚወጣለ ቆርቆሮን ክት አድርጎ እንደ ዳቦ የሚበላለ እንደዛ አለ አይደል? አለ እኮ በጣም የተለያየ ነው። አጭር ሸክላ የሚበላለ ድንጋይ የሚቆረጥማለ ይህ አለ። በቃ ሚስማርን አስበው ሚስማር 20 30 15 ሚስማር የሚወጣለ ወደ ቀስ ብሎ ማን ይዞት የሚገባው 15 ነው የሚስማሩት ጅን ይዞ ይገባል፣ ጅን ይዞ ይወጣል። እነሱ የሚጠቀሙት እኮ ይሄን ነው፣ ይገብሩለታል። ግን ተአምር እዚህ ላይ በጦሩ ጋኝ ይላል በጦር ወረህ ተወጋዋለህ። ጦሩ ራሱ ተቸክሎ ይቀራል ውስጡ ላይ ገብቶ ማለት ነው። ስታወጣው ምንም ነገር የለም፣ ቀዳዳ እንኳን የለም። እንደዚህ ያለ ይሄ እየተወዳደሩበት ነው። you. ወሩበማ አንዳንድ ጊዜ አደዛሊክ ይቆጥሩታል ፈነን እንዳንድ ሙያ ምንል ፉኑን ከፈኑት ከሙያዎች አለቲ የፍተከሩነ ቢሃ የሚወዳደሩባት የሚፎካከሩባት ወይምነሑነ ይሰጣሉ አሰሐባሃ አሸናፊውን አልጀዋኢዝ ዋንጫ ይሰጡታል ወተሽጂዕ ማበረታቻ ገንዘብም ይሰራዋል ወዩቂሙነ ነዋዲ እንደውም ራሱ ወዩቂሙነ ያዘጋጁለታል አነዋዲ የውድድር መድረክ ነዋዲ የውድድር መድረክ ታዲያ ምን ይመስል ያዘጋጁለታል ወልሐሰላት ከፍተኛ ድግስ ዝግጅት ራሱ ይዘጋጃል። እንደ ፕሪሚየር ሊግ እንደ ኦሎምፒክ ዝግጅት ይዘጋጅለታል። ሐፈላት ሰዎች ራሱ ታላቁ ሩጫ ምናምን እንደሚለው አለ አይደል? ታላቁ የአስማት ውድድር ተብሎ በብዙ ሺህ የሚቆጠሩ ሙሸጅዎች እዛ ቦታ ላይ ይሰባሰባሉ። የዩቂሙን እነዋዲ ዋና መድረክም ያቋቁሙለታል። የዩቂሙን ያዘጋጅለታል። አነዋዲ መድረክ ወልሐፈላት ዝግጅት ወልሙሳበቃት ውድድር ሙሳበቃ ውድድር ማለት ነው። ውድድር አንደኛ፣ ሁለተኛ፣ ሶስተኛ እስከሚደርሱ 20 30 40 50 አስማተኞች ተወዳዳሪዎች ይወዳደራሉ። አንደኛ፣ ሁለተኛ፣ ሶስተኛ ወጣት የወጡት ጀዋኢዘል ኩብራ ታላቁን ዋንጫ ያገኛሉ። ወተጅዕ የማበረታቻ ሽልማትም ይሰጣቸዋል። አሁን ዘመን ምዕራባውያን እንደዚህ እያደረጉ ነው። ወይቂሙን ነዋዲ ነዋዲ ምንድን ነው? ሀፈላት ምንድን ነው ዝግጅት ሙሳበቃት ምንድን ነው ወያህዱሩሃ ይሳተፋል አላፍ በብዙ ሺህ የሚቆጠር አልሙተፈሪጅን ተዝናኞች በብዙ ሺህ የሚቆጠሩ ሙተፈሪጅ የሚዝናኑ ሰዎች ወልሙሸጂዒን ደጋፊዎች ማለት ነው። እንደ ኳስ ደጋፊ እንደ ኳስ ደጋፊ የሚያበረታታለ የከሌ ደጋፊ የከሌ ደጋፊ አስማተኛው ማለት ነው። የጀርመን አስማተኛ፣ የለንደን አስማተኛ፣ የስዊዘርላንዱ አስማተኛ ከሙስሊም ሀገር የለም። የሚገርመው ግን የአስማተኞች ንጉስ የተያዘው ባለፈው የት ነው? ሳዑዲ አረቢያ ውስጥ ነው። 300 አስማተኛ ተይዟል። እንደ ታምራት ማለት ነው። 300 አስማተኛ ዓለማችን ላይ የሚንቀሳቀሱ አውሮፓ ውስጥ ሳይቀር የሚንቀሳቀሱ ሁሉ አንድ ንጉስ ነበራቸው። ንጉስ ዋናው ተያዘ። ሳዑዲ አረቢያ ሪያድ ውስጥ ያዙት። ሪያድ ውስጥ ተይዞ ፖሊሶች ይዘው ፍርድ ቤት ከቀረቡ በኋላ ለቀቃቸው። መጀመሪያ ዝም ብለው ገቡ። ሲገቡ መድረክ አለ፣ የራሱ መቀመጫ እንደዚህ እንትን ማለት ነው። የዙፋን አለ አይደል? የንጉሴ ዙፋን ዙፋኑ ላይ ተቀምጧል። ልክ ሲገቡ ወታደሮች ይዘው የአሜሪካ ወታደር አይተዋል እዚህ እያሉ ሲገቡ ዝመት ሆነ፣ አመለጣቸው። ሁለተኛው ላይ አልሐቂቃ ላይ የሚቀራ ቁርአን የሚቀራል አልሐቂቃ የምትባል ተናላለች። አለች። ሁልጊዜ ስለ ጂን እንትን የሚቀሩ እነሱና ሌሎችም የዚህ ዘርፍ የሆኑ ሰዎች ተሰበሰቡና ወታደሮቹ ላይ እቤቱ ላይ በእንትን በሄሊኮፕተር እንዲያርፉ ከውስጥ ደግሞ እየቀራችሁ ተከለሉ ተከተሉን አሉና ገቡ። ገቡበት ሁሉም ቁርአን እየቀራ ገባ። መቀየር አቃተው። ጅኑ አልመጣለት አለ። የዓለማችን ንጉስ የሆነውን ጅኑን ስም ሲጠራው አልደርስልህ አለ። አከሰርከኝ ብሎ በአረብያ ነው የተናገረው። የመናዊ ነው። ተያዘ፣ ፍርድ ቤት ገባ። ከፍርድ ቤትም አመለጣቸው። አሁን እንደገና ሶስተኛ ድጋሚ ይዞ ፈለገ። አሁን የግድ ይገደላል፣ የግድ ይገድላል። ሶስት መቶ አስማተኞችን አጋለጠ። ሶስት መቶ ቀንደኛ ቀንደኛ ሀታ አውሮፓ ላይ ያሉት ጀርመን ላይ ያለው ታዋቂው ለንደንም ላይ ያሉት ታዋቂ አስማተኞች ከሱ የተመረቁ ናቸው። گرمی یه منوی نه فدان و یه سنت فال میده تو بس بس رو انت مکن السحر والساحرة بلا تبرجم حبيبي فلكتين هي رافعين السحر والساحرة لسؤول النم يمرق يا رياب وربما عدوا ذلك فنا من الفنون التي يفتقرون بها ويمنحون أصحابها الجوائز والتشكيل ወተሽዕ ወይቂሙን ነዋዲ መድረክ ያዘጋጁለታል ወልሐፈላት ዝግጅትም ወልሙሳበቃት ውድድርም ሊሰሐራ አስማተኞች ወያሕዱሩሃ ይሳተፋል ውድድሩ ቦታ አላፍ በብዙ ሺህ የሚቆጠር አልሙተፈሪጅን ተዝናኞች ወልሙሸጂዒን አበረታቾችና ደጋፊዎች ወሃዛ ይህ ሁሉ ሚነልጀል ከመሀይምነት የመነጨ ነው ቢዲን ዲኑን አለማወቅ ነው ወተሃውን በጣም መዘናጋት ነው ቢሸእኑል ዓቂዳ የዓቂዳን ጉዳይ መተው ነው መጣል ነው ወተምኪን ማመቻቸት ነው። ማመቻቸት አልጋ ባልጋ ማድረግ ነው። ለልዓቢቲን ለቀልደኞች፣ ለተጫዋቾች ቢሃ በዲናቸው ለሚጫወቱ ሰዎች ለነሱ ሁኔታን ማመቻቸት ነው። ወሃዛ ይህ ቢያንስ ቢያንስ አለመዋጋት፣ አለመቃወም፣ ሂዶ ሙተፈሪድ መሆን የእነሱን እያዩ እነሱን እያዩ መዝናናት ምን አይነት ነገር ያሳያል እያሉ መመልከት ዋጋ ምን جهل መሀይምነት ነው። بالدين ዲኑን አለማወቅ ነው። وتهاون تهاون ማለት ምንድን ነው እ መዘናጋትና በቀላሉ ማየት ነው بشأن العقيدة የአቂዳን ጉዳይ وتمكين ማመቻቸት ነው للاعبين ለቀልደኞች ማመቻቸት ነው ለተጫዋቾች بها በዲናቸው ላይ ለሚጫወቱ ሰዎች ማመቻቸት ሁኔታውን አልጋ ባልጋ ማድረግ ማመቻቸት ነው አላህ ይጠብቀን ጥንቃቄ ማድረግ ነው እያሉ ነው ነገ አልካሃነቱ ወልዓራፋ ኢንሻአላህ ሰላም አለይኩም ወራህመቱላሂ ወበረካቱ